ከሚለው እንጀምራለን። ወአመል አፍዓሉ ድርጊቶች የተመለከትነው ሽርኩን አስገሩ ላ ይخرج من المله لكنه ينقص ብለን ሽርከን ዛሂር አለ ሊሳን ያሉትን ነበር የተመለከትነው በምላስና እንዲሁም በድርጊት በአካል የሚፈጸሙ ወሆ አልፋዙ ወአፍዓል ነው ያለው። በአረፍተ ነገር የሚነገሩ ግልጽ የሆኑ ስህተቶች እነሱን ተመልክተናል። በአፍዓል የሚገለጹ ናቸው። አሁን ደግሞ በድርጊት በአካል በሰውነት የሚገለጹ የቅድሙ በምን ነበር? በንግግር የሚመጡ ሽርኮችን ነበር ያየ ነው። ወአመላ ፈዓል በድርጊት የሚመጡ በድርጊትና በምላስ ያለው ሁለቱም ምንድን ነው? ሁለቱም ዛሂር ነው። ሁለቱም ሁለቱም ዛሂር ነው። በመላስም ይሰማል፣ በአካል የሚደረገው ይታያል። ስለዚህ ዛሂር ነው ማለት ነው። ድብቅ አይደለም። ድብ ዛሂር የሆነ ግልጽ የሆነ ሽርክ ነው። የሱ አካል ነው። ወአመል አፍዓል በድርጊት የሚመጡ ሽርኮች ለምሳሌ ከሚስሉ ሉብሲል ሐልቀቲ ቀለበት መልበስን ይመስል ፈሚስሉ ይመስል ልብስ ልሐልቀቲ ቀለበትን መልበስ ይመስል ወልኸይጢ ክርን መልበስ ይመስል ሐልቃ ቀለበት አምባርም ይሁን ቀለበትም ይሁን ቀለበት ሙጥለቀም አይደለም የተከለከለው ቀለበት ይቻላል ግን ምን ተደርጎ ከታመነበት ነው ለረፍዕል በላኢ መጥፎን ነገር ለማንሳት አው ደፍዒሂ ወይ ቀድሞ ለመከላከል ለሁለቱ ዓላማ ከተደረገ ነው ቀለበትም መልበስ ወልኸይጢ ክርንም ማድረግ ከጅማት የተዘጋጀም ይሁን ፕላስቲክም ይሁን የምንም ይሁን ምንም ይሁን ከምስሉ ልብስ ሐልቃ ቀለበትን መልበስ ይመስል አምባርን ይመስል ወልኸይጥ ክርን ይመስል ለምን ሊረፍዕል በላኢ የነበረን በላ ለማስወገድ እያለ እየዘነበ ያለን እየመጣ ያለን ማለት ነው። አው ደፍዒሂ ወይ ቀድሞ ለመከላከል ይህን ማድረግ ሽርክን ዛሂር ነው። አው ግልጽ ሽርክ ነው። በአፍዓል በአቋል በአፍዓል የሚታይ የሚደረግ ማለት ነው። ሌላም አለ ወሚስሉ ለምሳሌ ሌላም ምሳሌ ተዕሊቁ ሰማኢን ሰማኢምን ህርዝን ማንጠልጠልን ይመስል ህርዝ ሰማኢን የተሚማ ትሉላሉ ሰማኢን አንዷ ተሚማ ትባላለች አንዷ የምትለበሰው መከላከያ ህርዝ ማለት ነው። ወሚስሉ ለምሳሌ ታዕሊቁ ተማኢን ህርዝን ማንጠልጠልን ይመስል ኸውፈን በፍርሃት ሚነል አይን አይነናስ በመፍራት ወገይሪሃ ሌላም ሌላም ከመፍራት የተነሳ አይነናስን ፈርቶ አንድ ሰው ለአይነናስ መከላከያ ብሎ ፍርዝ ላይ ከቁርአን የተጻፈ ነው ከምን የተጻፈ ነው ብሎ ነገር የለም። ወደፊትም እንቀረዋለን። ያንን ማንጠልጠል አብድም ላይ እክንድም ላይ ይሁን አንገትም ላይ ይሁን እግርም ላይ ይሁን ወገብ ላይ አይቻልም። መልበሱ ማለት ነው። በድርጊት የሚመጡ ሽርኮች አሉ። ሽርክነቱ ግን ምን አይደለም አክበር አይደለም አስፈር ነው። አስፈር ነው ማለት ቀላል እንዳይመስላችሁ ከትልቁ አንጻር ነው አስፈር የተባለ ልብሱል ሐልቃ ወልኸይር ሊረፍዕል በላኢ አው ደፍዒ ረፍዓል በላ የነበረን እየተከሰተ ያለን ልጁ ላይ ያለን በሽታ ለማስወገድ ወይ እሷ ላይ የሰፈረን በሽታና ጅን ለማስወገድ ህርዝ ማስጣት ያለን የነበረን እያመማት ያለን ማለት ነው። ረፍዓል በላ ማለት ነው። አው ደፍዒ ወይ ለመከላከያ ቅድመ ሁኔታ ማለት ነው። ወሚስሉ ታዕሊቅ ተማኢም ተማኢምን ማንጠልጠል እንደዚሁ ነው። ዝርዝር መስቀል አንገትም ላይ ይሁን ትከሻ ላይ ከውፈን ሚነል አይኒ አይንን አስፈርኩ ወገይሪሃ ሌላም በሽታ ወባም ይሁን ምን ወባም ይሁን ምን ቅድመ መከላከያ አይቻልም እንዴ? ህክምናና ይሄ ይለያያል። አንድ መያዝ ያለባችሁ ነገር ህክምናና ይሄ ይለያያል። ለምሳሌ ለወባ መከላከያ ምን ልታደርግ ትችላለህ? አጎበር ይሄ ይቻላል። ሽምብራ ትበላ ይመስል ይቻላል። ለምን ይገናኛሉ? እሷ አትወደውም አትወደውም። እርግ የሚባል ነገር እናንተን ግን አይገናኙም። ይህ እኮ መድኃኒቱ የምትወስደው መድኃኒት antibacteria ይሆናል ወይም antivirus ይሆናል አይደል? direct ከበሽታው ጋር የሚገናኝና የሚጣመር ነገር ነው። በእምነት ደረጃ አይደለም። ጥላታማ ናቸው ብለህ ነው የምትወስደው። ይሄንኛው ግን ኢማን ነው። እዚህ ላይ ቀለበት ማድረግህ ቀለበቱና ያ የሚመጣው በሽታ በምንም አይነት መልኩ አይገናኝም። ይሄ እኮ ከምን የተሰራ ነው? ወይ ነሐስ ነው ወይ ብር ነው። ምን ምን አገናኘው ብርንና በሽታ? ምንም አይገናኝም። ዛጉል የሚለብሳል ዛጉል የሚባል አታውቁም? ነጭ ለእንትን የሚለብሱት ጸጉራቸው ላይ ብሔር ውስጥ አለ ራሱ እንደ ጌጥ አድርገው ብሔሮች የሚለብሱት ለውበት ነው። ህፃናት እጅ ላይ ግን በቆዳ ይሰፉና ያደርጉታል። ለምን ተወርውሮ የሚመጣው አይን ልጁ ላይ ሳይሆን እንትኑ ላይ እንዳርስ ማለት ነው። እጁ ላይ ያለው አምባሩ ላይ እንዳትደርስ። ይሄና ላይ ይገናኛል አይገናኝም። በምንም አይነት መልኩ አይገናኝም። ሕክምና ጋር እንዳታያይ። ያንኛው direct በሽታውና መድኃኒቱ ይገናኛሉ። እርስ በርስ ግጭት ይፈጥራሉ። እርስ በርስ ይከራመታሉ። አንገት ላይ የምታደርገው ህርብ ግን ከዛኛው ጋር በምንም አይነት መልኩ አይገናኝም። እንደዚህ አይነት የእምነት ከሆነ ደግሞ የእምነት ከሆነ ነብዩ በነገሩን ብቻ ነው የምናደርገው። አዎ ቁርአንና በሽታት ምን አገናኘው? ይሄንኛው አንቲቫይረስ አይደለ እንዳትል። እንደዚህ የእምነት ከሆነ የግድ መረጃ መያዝ አለብህ በምታደርገው ነገር። ከመረጃ ውጭ አትሄድም። واما الافعال فمثل رزق الحلقه والخيط لدفع البلاء او دفع ቅድመ ለመከላከል ደፍዕ ይባላል። ومثل تعليق التمائم ህርዝ ማንጠልጠል ይመስል خوفا من العين አይንን አስፈርቶ ማለት ነው። وغيرها ሌላም ይሁን ፈርቶ إذا اعتقد ይህ ሰው ካመነ أن هذه እነዚህ ምን ቀለበት መልበስ ወልኸይር ክር መጠቀም ታዕሊቀት ሰማኢ ሶስቱ እነዚህም በሚያደርግበት ሰዓት ኢዛ ተቀደ ካመነ አነ ሀዚህ እስካሁን የቆጠርናቸው መከላከያዎች አስባቡን ምክንያቶች ይሆኑኛል ካለ ለምን ሊረፍዕል በላኢ የነበረውን በላ ለማስወገድ አው ደፍዕህ ወይ ቅድመ ለመከላከያ ለማድረግ ሰበብ ይሆኑኛል ካለ ሀዳ ሽርክን አስፈሩ። ይሄ ነው ትንሹ ሽርክ የሚባለው። ለምን لأن الله ምክንያቱም አላህ ለም የጀዓል አላደረገምና ሀዲህ እነዚህን የቆጠርናቸውን አላደረጋቸውምና ምን ሰበበን አስባበን ምክንያቶች አላደረገም ሐልቃን ነብዩም አልቆጠሩት በቁርአን አልመጣ የቀለበት ከበላ መፈወስ ክርም ማድረግ ፕላስቲክም ይሁን ምን እጅ ላይ ማድረግ ከበሽታ ያድናል የሚል በሐዲስም የለም በቁርአንም የለም አላህ ሰበብ አድርጎ አልፈጠረምና ሰበብ ተደርጎ የተፈጠረን ነገር ግን ተጠቀም። ማንም ዳኢ ኢላ ወለሁ ደዋ በሽታ አልመጣም መድኃኒት ተከትሎ ሲወርድ ተብሏል። ነው መድኃኒቱን ካገኘ ነው ነው። ይሄ ግን አላህ ሰበብ አላደረገም። አልተግባባንም። ሰበብ ከሆነ ሰበብ ይሆኑኛል ለረፍዕል በላእ በላአን እያለ ያለን በሽታ ያስወግዳል ካሉ አውደጥይ ወይ ቅድመ መከላከያ ይሆናሉ ብሎ ከሆነ የምትጠቀማቸው ሀዛ ሽርኩን አስበሩ። ይሄ ትንሹ ሽርክ ነው። ራሳቸውን ያድናሉ ካለ ትልቁ ሽርክ ነው ለማለት ፈልጎ ነው። ገባችሁ? ሰበብ ይሆንኛል በቃ የሚያድነው አላህ ነው። ይቺ ቀለበት ግን የሆነ ነገር ተረዳኛል ካለ ይሄ ሰውዬ ትንሹ ሽርክ ፈጽሟል። ለምን? ሊአነ አላህ ምክንያቱም አላህ ለም የጀዐል አላደረገምና ሀዚህ እነዚህን የቆጠርናቸውን አስባበን ሰበብ አላደረጋቸውምና ማር ሰበብ ነው ሰበብ አይደለም ለበሽታ በሽታን ለማስወገድ ሰበብ ነው አይደል ለምን لأن الله جعله سببا ሽፋ እንደሆነ ነግሮናል አይደል ነብዩም አለይሂ ሰላቱ ወሰላም ወንድሜን አመመው አላቸው ሰውየው መጣና ማሪ ብላበት አሉት በላና ሳይሻለው ቀረ አሁንም ወንድሙ መጣ አራልዳንም ወንድም ያሁንም አሁንም ማር አብላው አሉ። ማር በላ። አሁንም አልተሻለም። ድጋሚ መጣ። ማር አብላው አላልኩም እንዳሉት አብልቼዋለሁ። በቃ ሰደቀላህ ወከዘበ በጥኑ አኺክ አላህ እውነቱን ተናግሯል። ያንተ ወንድም ሆድ ነው የዋሸው። ምን ማለታቸው ነው? አዎ ሽፋአልና ነው አይደል? ለሆድ ለማንኛውም ለበሽታ ነው ብሎ አላህ በቁርአን ገለጸ። ማን ነው የዋሸው? የሰውየው ሆድ ያንተ ወንድም ያንተ ወንድም ሆድ ነው የዋሸው አሉት ነብዩ አለይሂ ሰላቱ ወሰላም። መድኃኒት ይሆናል ማለት ነው። እነ ጥቁር አዝ ምንድን ነው የሚባለው አለ እሱም ፍቱን የሆነ መድኃኒት ነው መድኃኒት ነው። ነብዩ عليه الصلاة والسلام ሰበብ እንደሆነ ነግረውናል። ሰበብ ያልሆነ ነገር ግን እየለቃቀም አይቻልም። ከእምነት ጋር የተያያዘ ኬኔን፣ መርፌ፣ ምን የመሳሰሉት እነሱ antivirus ወይንም anti bacteria ይሆናሉ። direct የሚገናኙ ከበሽታው ጋር ጸብ የሚገጥሙ ስለሆነ ይሄ طب ነው ይቻላል። ፈሆጃኢቱ ከእምነት ጋር ነው የምትያያዘው ቀለበቷ። ከእምነት ጋር የሚያያዝ ነገር ከሆነ ደግሞ የግድ በጥቅት መኖር አለበት። لأن الله ምክንያቱም አላህ لم يجعل አላደረገም هذه እነዚህን የቆጠርናቸውን أسباب ን ምክንያቶች አድርጎ አላህ አልፈጠረምና أما إن اعتقد ሰውየውማ ካመነ أنها እነዚህ የቆጠርናቸው ማለት ነው። أنها እነሱ እነማን ሐልቃ ኸይር ሰማኢን ያልናቸው ሐልቃ ምንድን ነው? ቀለበት ኸይር ፍር የሚያደርጉ እኮ አሉ አታውቁም? እንቅፋት እንዳይመታቸው ጣታቸው ላይ የሚያስሯሉ ያለ ህፃናቶች እንትን ላይ እከብት አንገት ላይ ያደርጋሉ። መኪና ላይ የሚሰቀላል ህርስ የተለያየ ነገር ነው ሰው ትብርቅርቅ ወጣል። አማ እኔ አማ እኔ ተቀደ ሰውየውማ ካመነ አነሃ ሐልቃም ትሆነ ኸይጥ እንዲሁም ተማኢም ተድፈዑ ትከላከላለች አው ተርፈዑ ወይ ታስወግዳለች አልበላአ መጥፎን ክስተትን በሽታን ታስወግዳለች ቢነፍሲያ በራሷ አቅምማ ካለ فهذا شرك አክበሩ ይህ ትልቁ ሽርክ ነው ለምን لانه ምክንያቱም ይህ ሰው ተዓለቀ بغير الله ባለ ነገር ላይ ጥገኛ ሆኗልና ተንጠልጥሏልና ተደግፏልና ተግባባን አይደል ሐልቃ መልበስ ሽርክ ነው ይበቃል አይበቃም አይበቃም ሽርክ ነው አልኩ ሽርከን አስበር ነው አስበር ነው አስበር ነው ብቻ ብለህ አይደለም የምትደመድመው ተፍሲል ውስጥ ትገባለህ ሰውየው ለበሽታው ለመዳኛ ምክንያት ይሆንኛል ብሎ ከሆነ ትንሹ ሽርክ ነው ለምን لأن الله لم يجعله ሰበበን አላህ ሰበብ አላደረገውምና ሰበብ አድርጎ የቆጠረልን የተለያዩ መድኃኒቶች አሉ። በሐዲስ በቁርአን የተጠቀሱ አሉ። ከነዛ ውስጥ አይደለምና ራሱ ያድናል፣ ቀለበቱ ይከላከላል ብለህ ከሆነ በትልቁ ሽርክ ውስጥ ትገባለህ የሚል ድንፍር ነው የምትሰጠው። ተግባባል አማ እኔ አዕተቀደ ካመነ ማ አነሃ የቆጠርናቸው ተድፈዑ ታስወግዳለች፣ ትከላከላለች። አው ተድፈዑ ወይ ታነሳለች፣ ማስወገድ ማለት ነው። ደፍዕ ማለት ቅድመ መከላከያ ይሆናሉ ነው። ረፍዕ ማለት የነበረን ማስወገድ ነው ብዬ አስባለሁ። አው ተርፈዑል በላአ ቢነፍሲሃ በራሱ አቅም ታስወግዳለች ካለ ሀዛ ሽርኩን አክበሩ ይህ ትልቁ ሽርክ ነው። ሊአነሁ ምክንያቱም ተዓለቀ ቢገይሪላህ ከአላህ ውጭ ባለ አካል ላይ ተደግፏልና አው አነሁ ተዓሉቁን ወይ መደገፍ ነውና ቢገይሪላህ ከአላህ ውጭ ባለ አካል ላይ ተጓልተናል። አልገባችሁ? አልቅስሙ ሳኒ ክፍል ሁለትን እንቅራው። ክፍል ሁለት ክፍል አንድን ሽርከን አስገር ነው። ክፍል አንድ ሽርከን አስገር ደግሞ ምን ምን ናቸው ብለን ነበር እ ሽርከን አስገር ምን ምን ናቸው ናሉ ዛሂርና ኸፈይን አልናቸው። ከባሂር ውስጥ ባህር ደግሞ በምን በምን የሚመጣ ነው ብለናል። በአቅዋል ወይንም በአልፋዝና በአፍዓል የሚመጣ ነው። በአቅዋል አየን ከኋላ አይደል ማሻአላሁ አላሁ ወሽእተ ያለው ማሻ አላሁ ስመ ሽእታው ማሻ አላሁ ወህደው እያልን አስተካክለናል፣ ቀርተናል። አቅዋል ወይም አልፋዝም ቀርተናል። አፍዓልን ቀረ በአፍዓል የሚመጣውን አልቀራንም። በአፍዓል የሚመጣውን ቀራ። የት ነው በአፍዓል የሚመጣው? ሁሉም ሰላህ አልቃ እሺ ቀርተነዋል። አፍዓል እኮ ያልነው ልብሰል ሐልቃ ቀለበት መልበስ እኮ ድርጊት ነው፣ በድርጊት የሚመጣ ነው። ነቃ ብሏቸው አልቅስሙ ታኒ ክፍል ሁለትን እንቅራ። ዛሂርና ከፍይ ስንል ዛሂሩን ቀራ ነው በአልፋዝና በአፍዓል የሚመጣው እንዳንድ ነው የምቆጥሩ። አልቅስሙ ታኒ ክፍል ሁለት ምን ሽርክ አስበር ከትንሹ ሽርክ ውስጥ ሽርኩን ከፍዩን ስውር ወይንም ድብቅ ሽርክ ነው። በ ظاهر ሰዎች ላይ የምታየው ነገር አይደለም። شرك خفي ስውርና ድብቅ የሆነ ሽርክ ነው። وهو ይህ ሽርክ الشرك ሽርክ ነው፣ ማጋራት ነው። في الإرادات በፍላጎቶችና والنيات በንያዎች የሚመጣ ነው። በንያዎችና በፍላጎት የሚመጣ ነው። ውስጥ ላይ አስታውቀው ወይም ሌላ ሰው አያይብህም። ዛሂሩ ግን ወይ በአንደበት በመላስ የሚነገር ነው ወይ በድርጊት የሚገለጽ ነው። ሁለቱም ይታወቅብሃል፣ ሰው ያይብሃል። ወይ ያዩብሃል በድርጊት የሚደረግ ከሆነ ወይ ይሰሙብሃል። ምን ከሆነ በንግግር የሚወጣ ከሆነ ይህ ሽርክ ዛሂር ነው። አመ ሽርኩ ልኸፊዩ ድብቅ ስውር ሽርክ ያለው ፈሁወ ወሁወ ሽርኩ ሽርክ ነው ፊል ኢራዳት በፍላጎቶችና ወንያት በንያ የሚመጣ ነው። ንያና ኢራዳ ደግሞ አንተ ውስጥህ ልብ ውስጥ ያለ ስውር ድብቅ ነው፣ ማንም አያውቅም። እያንዳንዱ ሰው ፈከም ምን ዓቢድን የኽፋ ሚን ወራኢ ዒባደቲህ ሪያ አለ አላህ ይጠብቀን ነው እንጂ እያንዳንዱ ሰው የሆነ ኸይር ነገር ሲሰራ ከጀርባ የሆነ የሚሰማው ነገር ይኖራል። ከሁሉም ጀርባ አለ። ወራኢ ኩል ዓቢድ አለ። አላህ የሳለችው ሲቀሩ ሽርኩን ኸፊዩን ድብቅ የሆነ ሽርክ ነው። ወሆ ሽርኩ ፊል ኢራዳት በፍላጎትና ወንያ በንያ የሚመጣ ነው። ለምሳሌ ከሪያ ይዩልኝ የሚመስል ለዩልኝ መስራትን ይመስል ወሱምዓቲ ለይስሙልኝ መስራትን ይመስል ለይውልኝ የሚታይ ነገር ሶላት አስተጋገድ ሊሆን ይችላል። ለይስሙልኝ ቅራት በመቅራት በደዕዋው በምኑ የሚመጣ ነው። ተዛባ ተዛባናል። ይሄ አንድ ሰው ሶላት ሲሰግድ ስታዩ ይሄ ለሪያ ነው የሚሰግደው ብሎ መናገርና ማጋለጥ አንድ ሰው በዚህ መጠራጠር ያስፈልጋል? ይቻላል? አይቻልም። ወላሂ አደራ እንደው ለሪያ ያደርጋል እከሌ የሚሰራው ለሪያ ነው አይባልም፣ አይባልም። እንደው ብንጠራጠር እንኳን አይባልም። ለምን አይባልም? የልብ ስራ ነው። ልብን መፈተሽ የሚችለው ወለዚ ኸለቀሁ ወህደ እሱ ብቻ ነው። ያማ እኮ አነስ ትንሿ ጥንቆላ ማለት ነው። የማይከፈለው ነፃ ጠንቋይ ማለት ነው። ተባባን አንድ ሰው እንደዚህ እሱ እሷ ኡ እሷ ለሪያ እኮ ነው። እሷ ይህሊ ነው በቃ ለይሊ ነው የምታደርገው። ስትቀራ ለይስሙልኝ ስታደርገው ለይ በቃ እንዳይላሰው እንደዛ አይባልም። هذا والله شك عظيم ከባድ ከባድና ከባድ ዘግናኝ የሆነ ጥርጣሬ ነው። አለይኩም አደራ ከጀርባ ካየነው ከመረመር ነው የሰውን ልብ መመርመር መቻል ማለት ሌላ ዓለም ውስጥ መግባት ነው። ትንሿ ጥንቆላ ናት ብያቸዋለሁ። ሰውየው ያው ጠንቋይ ቤት ብሎ አልለቀሰም እንጂ ማስታወቂያ ጠንቋይ ነው። ተንቀሳቃሽ ጠንቋይ ተጠንቀቁ። ከሪያኢ ይከብዳል እኮ በጣም የሰው ልብ። ነብዩ እንኳን አለይሂ ሰላቱ ወሰላም ምንድን ነው ይሄን ሰው ልበለው አላቸው። አስተካክል አንተ መሐመድ አላቸው። ፍትህ ስራ በምታከፋፍለው ገኒማ ላይ ፍትህ ስራ እና እኔ ፍትህ ካልሰራው ማን ፍትህ ሊሰራ ነው አሉት ነብዩ አለይሂ ሰላቱ ወሰላም። ካሊድ ምን አለ? ልግደለው ልበለው አላቸው። ልቅለው አይተው ለአለሁ ይሰል ይሰግድ ይሆናል አሉ። ፈከሚን ሙሰል ስንቱም ይሰግዳለ ከአንጀቱ አልሆነ አአ ማ ኡርሲልቱ ሊኡሸቅቀ ቁሉበል በሸር የሰው ልጅ ልብ ልሰነጥቅ አይደለም አሉት። ነብዩ አለይሂ ሰላቱ ወሰላም ማንም አያውቅም። ነብዩ እንኳን ራሱ ለአላሁ ሰግድ ይሆናል ነው ያሉት። አዎ አነጋገሩ ነብይ ጋር እንደዚህ የተላተመ ሰው ይሄ ኸይረኛ አይደለም፣ ለሆነ ነገር ነው የመጣው። አልተጠራጠሩም። ሀዘ ነብይ አልዓዚም ከሳቸው በላይ የለም። ስለዚህ ተጠንቀቅ ተጠንቀቂ። ከልዩት ለአላህ ብላ አይደለም ዝም ብላ ለፍላጎቷ ወይ ነገር አይባልም። አደራ ከሪያኢ ይህልኝ ምን ይመስል ወስምዓ ይስሙልኝ ይመስል ለምሳሌ ከአየዕመለ አንድ ሰው ይሰራን ይመስል አመለን የሆነ ስራ ይሰራል እያራሳችን ጋር እናምጣው እከሌ ሳይሆን ሁለተኛ ሰው ላይ ሳይሆን ራሳችን ጋር እናምጣና ይቺ የምንሰራ ስራ ራሳችንን መውቀስ እንዲመችን ማለት ነው ይኸው ተመልከቱ ከሪያኢ ለዩልኝ ማድረግን ይመስል ወስምዓ ለይስሙልኝ አንድን ነገር ማድረግን ይመስል ትንሹ ድብቅ ስውር የሆነ ሽርክ ነው ለምሳሌ ከአየዕመለ አንድ ሰው ይሰራን ይመስል አመለን ስራን ሲሰራ ሚማ የተቀረቡ ቢህ የሚቃረቡበትን ስራ ቢላህ ኢለላህ ወደ አላህ የሚቃረቡበት መስገድን ይመስል መጾምን ይመስል ማቅራትን መቅራትን ሁሉ ኸይራት የተባለ ወደ አላህ የሚቃረቡበትን ነገር ያንን ስራ ይሰራዋል። ሚማዩ ተቀረቡ ቢህ የሚቃረቡበትን ነገር ኢለላህ ወደ አላህ የሚቃረቡበትን ነገር ሲሰራው ዩሪዱ ቢህ አስቦ ሰራው ምን ተናአናፊ የሰዎችን ውዳሴ ፈልጎ አለይህ በሱ ላይ ውዳሴ እንዲቸረው ፈልጎ ሰራው። ድርጊቱ ለማን የሚሰራ ነበር? ለአላህ የሚሰራ ነው። ኳስ ሲጫወት ለይል ያደርገው እና የተቀረቡ ብዬ ለላህ አይደለም እንደፈለገ ይውልታል። ስፖርት ይሰራ ይውልታል ያደርግ ምንም አይደለም። ለምን የተቀረቡ ብዬ ለላህ ከራፊስት ቢሆን ለላህ የሚቀረቡበት አይደለም ያዙ ውስጥ አይገባም። ለይል ነው ለይስ ተውሱ ዋናው ሚማ የተቀረቡ ቢሄ ኢላላህ አለች ላይ ነው። ያ ቢያደርገው እንኳን ወንጀል ውስጥ ይገባል ማለት አይደለም። ራሱን መጠየቅ ከአያዕመል አመለን ስራ የሚሰራ ይመስል የሚማዩ ተቀረቡ ቢህ የሚቃረቡበትን ነገር ኢላላህ ወደ አላህ የሚቃረቡበትን ነገር ይሰራውን ይመስል ይሪዱ ቢህ በስራው አስቦ ፈልጎ ምንም ፈልጎ ተና አናሲ አለህ የሰዎችን ውዳሴ እንዲቸረው ፈልቆ ይሰራል ይመስል ለምሳሌ የምሳሌ ምሳሌ ማለት ነው። ከአነሁ ዩሕሲኑ ሶላት ልክ ሰውየው ዩሕሲኑ ሶላተሁ ሶላቱን አሳጥሮ ይሰግዳታል። ጡመኢናውን ጠብቆ ረዘም አድርጎ ስጁዱን አስረዝሞ በቃ ግን ከጀርባ እዚህ ከጎኑ ያለ ሰው ይህ ልጅ በጣም የሚገርም ልጅ ነው እንዲለው ማለት ነው። ተግባባን? አው የተፈደቁ ወይ ሰደቃ ይሰጥን ይመስል አውጥቶ መዘብ ሲያደርግና ይሰጣል። ሰደቃ ለምስኪኖች መካከል ና ይለውና የሆነ ነገር ይሰጠዋል። ሰው እንዳይ ለምን ለአጅሊ ፈልጎ አዩም ደሃ እንድሞገስ እንድወደድ ወይስና አለይህ ውዳሴ እንዲሰረው ፈልጎ ፍላጎቱን እዩ፣ target ኡን እዩ። አሁን ከሌ ያደርጋል ሳይሆን አንድ ሰው ለእያንዳንዳችን ትምህርት እየተሰጠ ነው። رياء ማለት ይሄን ይመስላል። سمعة ማለት ይህን ይመስላል እየተባለ ነው። ከዚህ እንድንቆጠብ ነው። እከሌ እከሌ ሁለተኛ ሰው ላይ መውሰድ ሳይሆን ራሳችን ይችን እኮ ያደርጋታል። አዎ ከዚህ መማር አለብኝ የሚለውን ነገር እንድንማር ነው። እያንዳንዱ ሰው ለብቻው በነጻነት ከአነሁ ይህሲኑ ሶላት ለምሳሌ ሰውየው ሶላቱን ያሰማምረን ይመስል አው ይተሰደቁ ወይ ሰደቃ ይሰጠን ይመስል ምጽዋት ይሰጠን ይመስል ለአጅሊ አዩም ድሃ እንድወደድ ወይስና አለይህ አሁንም ሙገሳ እንዲቸረው አዩም ድሃ እንድሞገስ እንዲሞገስ ወይስና አለህ ውዳሴ እንዲቸረው ውዳሴ እንዲቸረው ያደርገውን ይመስል ተጓባናል ተጓባን ሰደቃ ስትሰጥ ለምሳሌ ለመስጊድ የጁማ መዋጮ ይባላል አይደል አንተ ለየት ያለ አንዳንድ ብር ከሆነ ሰው የሚሰጠው አስር ብር ካለች ብታወጣ ብታሳያቸው ቅስቀሳ ነው ችግር የለም ቅስቀሳ ነው ኸይራት ሲሰራ ለመስጊድ ለምን ለምን በሚዋጣበት ሰዓት ከሰው ፊት ለፊት የሆነ ይህን አውጥቻለሁ ብለህ ብትናገር ብታሳይ መቶ አምር ጫፏን ይዘህ ራሱ ዳዕዋ ነው፣ ግን ውስጥ የሆነ ነገር እንዳይ ይህን አልሰጠ በላይ እንዲባል ሳይሆን ለመቀስቀስ የሚለውን ነገር ብቻ አስብበት። ለዛን ጊዜ ደግሞ ከድብቅ ሶደቃ ግልጽ ሆኖ ሶደቃ ሰዎችን ማስተባበር ስለሆነ ቅስቀሳ ስለሆነ ይበልጥልሃል፣ ጥሩ ይሆንልሃል። ምንም አይደለም። ግን ንያ ከኋላ ሰዎችን ለመቀስቀስ እንጂ ይሄን ያክል ሰጠ እንዲባል ብቻ እንዳይሆን ተባባናል። ግልጽ ነው። አልገባችሁም? ሪያ የሚባለው ምን አይነት ስራ ሲሰራ ነው? እስኪ ከሰዎች እርዳታ የሚፈልጉ አንድን ስራ ለሌሎች መስራት ነው። ማንኛውንም ስራ ምን አይነትን ስራ ወደ አላህ የሚቃረቡበትን ስራ ከሰዎች እንዲቸረው ብሎ ማለት ከአያዕመለ አመለን ሚማ የተቀረቡ ቢሄ ኢላላህ ወደ አላህ የሚቃረቡበትን ስራ ይሪዱ ቢሂ ፈና አናስ አለይ ከአነሁ ዩሕሲኑ ሶላተው ለምሳሌ ሶላትን ያሰማምረን ይመስል አወ ተሰደቅ ሰደቃ ምጽዋትን ይሰጠን ይመስል ለአጅል አይምዳህ እንድንሞገር ወይትን አለ ውዳሴ እንዲቸረው ወይም ደግሞ አው የተለፈዱ ጊዜ ወደ ዚክር መናገር ይመስል ሱብሃንአላህ ሱብሃንአላህ ሱብሃንአላህ አስተግፍሩላህ አስተግፍሩላህ አስተግፍሩላህ ለዚህ አስተግፍሩላህ ራሱ አስተግፍሩላህ ስለሚባል ምን ነው አስተግፊሩላህ ሚን እስትግፋር ይባላል። ሰዎች ለእስትግፋር የራሱ እስትግፋር ያስፈልገዋል ይላሉ። ለእስትግፋር ራሱ እስትግፋር ያስፈልገዋል። ምክንያቱም ለማን ተብሎ ስለተደረገ ለሰው እንደዛ መሆን የለበትም። ወንድምህን ለተንቢ አጥቂ ማለት አይደለም ጭራሽ ለተንቢ አስተግፊሩላህ ወሬ ምናምን ነገር ከጀመረ ግሬድ እንደነው ካለ ከሶላት በኋላ አስተግፊሩላህ ሱብሃንአላህ ሱብሃንአላህ ትለዋለህ። ዚክር ጀምርለት አስታውሰው ሌላ ዓለም ውስጥ እንዳትገቡ፣ ሌላ ዜና ውስጥ፣ ሌላ ዘገባ ውስጥ እንዳትገባ። ያለ ማስታወስ ምንም አይደለም። ለማስታወስ ግን ከጀርባህ ንያ ሊስማዕ ናስ ሊየቁሉ ሀዛ ዛኪር ሀዛ ላይ አንሳ ረብታ ጌታውን እኮ ይረሳል ልጅ እንዲባል ከሆነ ሌላ ወንዝ ሌላ ጅረት ነው ይሄ። ተጠንቀቅ፣ እንጠንቀቅ፣ ሁላችንም እኔም ልጠንቀቅ። እሺ አው የተለፈዱ ቢዝክሪ በዚክር መናገርን ይመስል ወይሕሲኑ ሰውተሁ ያ አላህ ሰውተሁ ሰውቱን ያሰማመረን ይመስል ግትላዋ ቁርአን ሲቀራ ሰውቱን ማሰማመረን ይመስል ለምን ይችን አጥበረዋል ለአጅሊ ብሎ ከሆነ አየስማዐሁ ናስ ሰዎች እንዲሰሙት ብሎ ከሆነ ሰዎች እንዲሰሙት ብሎ ከሆነ ድምፁን ማሰማመር ይችም ይስሙልኛ በዚክር አው የተለፈበ ጮሆ ይናገርን ይመስል በዚክር በዚክር ወይ ይህሲኑ ሰውተሁ ድምፁን ያሰማምረን ይመስል ቢትላዋ ቁርአን ሲቀራ ለምን ብሎ ዚክሩንም ጮክ ያለው ድምፁንም ያሰማመረው ለአጅል አየስማአሁና ሰዎች እንዲሰሙትና ፈዩስኑ አለይህ ውዳሴ እንዲሰሩት ሰዎች እንዲሰሙት ብቻ አይደለም ክልክልነቱ፣ እንዲሰሙ ቁርአን እንዲሰሙ ማሻአላችሁ ችግር የለም። ቀራልን ካሉ ትቀራለህ፣ መስማት ካለባቸው ታሰማለህ። መጮህን ሳይሆን ወንጀሉ ምን እንዳደርጉለት ነው። አየስማአሁና ሰዎች ሰምተው ፈዩስኑ አለይህ ውዳሴ እንዲሰሩት ወይም ደሁሁ እንዳሞግሱት ከሆነ እንዳሞገሱት እንዳወድሱት ከሆነ ነው። አባ ሙሳ አልአሽዓሪ ነብዩ አለይሂ ሰላቱ ወሰላም አንድ ቀን ምናምን እየቀራ እያለ ነብዩ ሰምተውታል፣ ተደብቀው የለም አላያቸው ይቀራል አሰማምሮ አንተ አባ ሙሳ አሉ ወላሂ ለቀድ ኡቲተ ሚዝማረ ሚን መዛሚሪ አሊ ዳውድ እንደ ነብዩላህ ዳውድ ቤተሰብ እንደ ነብዩላህ ዳውድ እኮ ነው አነባበብ እንዴት ያምራል ድምፅህ እንዴት ይማርካል አሉ ወላሂ ረሱሉላህ ሰሙኝ እንደ አዎ እንደው ማዳመጠውትን ባውቅ ኖሮ ድምፄን እጨምርበት ነበር አለችው። ይሄ ይሉኝታ ፈልጎ ይስሙልኝ ነው አይደለም። ወላሂ እነሱ ለማስደሰት እንጂ እኔ ከሰው በልጣለሁ፣ እኔ እንደዚህ እኔ እንደዛ ለማለት አይደለም። አለ ችግር የለም ይደረጋል። እህቴ ሰውት አለ ተባባናል። ይኸው እንትኑ አንዱ ዓሊም ምን እንዳለ ልንገራችሁ ኢራቅ ላይ ሄዱና መስአላ በቃ እሱ ብቻ ነው ሸህ ማንም አያውቀው። ብዙዎቹ ሸኾች ዒልም የላቸውም፣ ግን ይታወቃሉ። እሱ ዒልም አለው አይታወቅም። የሀገሪቱ ትልቅ ዓሊም መጡና ታዋቂዎች አሉ። አንድ አራት ታላላቅ ዓሊሞች መጡና መስአላ ተከራከሩ ጥያቄ ሁዎ ሙሐዲስ እከሌ እንሂድ እሱ ጋር ህዝብ አያውቀው። ሄዱና ይሄንን መስአላ ብትነግረን አ አልነግራችሁም እኔ ከፊት ከፊታችሁ እናንተ ከኋላ እየሄዳችሁ በህዝብ መካከል ይበልጣቸዋል እንደ እስካተባለ ድረስ አልነግራችሁም ማለት አልገባችሁም? እውነቱን ነው። ዓሊም ነው፣ ዓሊም ረባኒ ነው። ግን ይህን ያደረገው ለይልኝ አይደለም፣ ሰዎች አልተጠቀሙበትም። ሰዎች በእኔ እንዲጠቀሙ እውቅና እንዳገኝ እፈልጋለሁኝ አለ። አራታችሁም ዓሊሞች ከኋላ የተከተላችሁኝ እስካልሄድን ድረስ በኢራቅ ከተማ ውስጥ አልነግራችሁም መስአለውን ከኋላ የተከተሉ ምን ማለት ነው? ተማሪዎች ሆናችሁ ተከተሉኝ የዛን ጊዜ ይታወቃል። ለሰዎች መጠቀም ያለበትን ሰው ሁሉ እየመጣ መስአላው ይጠይቃል፣ ዒልም እንዳገኙ ማለት ነው። እነዚህ አይነት ሰዎች ሁሉ ፈልገው አይደለም። እነምን ለማለት ምን ያደርጉ ነበር? ይወጡና ታፍሲር የሚፈልግ ይላሉ። ሐዲስ የሚፈልግ የሚቀራ የሚቀራ ገበያ ላይ ወጥቶ እኮ በቃ ሱብሃንአላህ ሁላ ዑለማዎች እኮ ያሳለፉት ነገር ሐዲስ የሚቀራ ካለ ተፍሲር የሚቀራ ካለ ይምጣ፣ ፊቅህ የሚፈልግ ነህው የሚፈልግ ካለ ይሉና ምንም ሰው ሲያጡ ምን ያደርጋሉ? አላህ ካሁን በኋላ ነፃነትን ዒልም ቢኪትማን ዒልም አልጠየቅም ነው ማለት ያማ እውቀት አልደበኩም ይላሉ። ይሄ ለይልኝ አይደለም ወሰው የሚጮሁ ከጀርባ አላቸው እነሱ አላማ ግብ አላቸው። እዚህ ሰው እንዳቃቸው ሳይሆን እዛ የሚፈልጉት ነገር አለ። ያንን ካሰብንኩ ሰው ደካማ ምንም ባዕድ አመሰገነ አላመሰገነ ዛሬ ክብሩ ላይ እንደ ተራራ ይፈጥረሃል ይለቅሃል በማግስቱ ምንም አይደለም ሰው ሰው ነው በቃ ሰው ምንም ድክም ያለ ነው ከአንተ ላይ የሆነ ነገር ትንሽ አንድ ቀን ሁለት ቀን ሳምንት ነው የሚፈቅድ ወይ አመት ነው ከዛም በኋላ ከሌላ ሰው የሆነ ነገር የሰማ ማለት አይወድቁ አይጥሉ አጣጣል ይጥላል ከመጨረሻው ፎቅ ነው የሚለቀው ሰው ሰውን አትፈልገው ሰው ምንም አመሰገነ አላመሰገነ የራሱ ጉዳይ እንደዛ ከሆነ ነፃነትን ታውጃለህ እገኛችሁ ነው አይሰራ አልተሰራ ምንም ደካማ ነው። ለራሱ እንኳን ራሱ ሆዱን መሙላት ያውቃል። ቶ በቃ ሰው ሰው ነው ብለሃል። ሰው በቃ ምንም አይደለም። አው ተለፈደ በዚክር በዚክር ይናገር የሚመስል ወይም ደግሞ ወይሲኑ ሰውተው ድምፁን ያሰማምር የሚመስል ቢቴላዋ በቴላዋ ሊአጅሊ አጅ ይስማዑና ሰዎች እንዲሰሙትና ፈይስኑ አለይህ ለሱ ውዳሴ እንዲሰሩት ወይም ደግሞ እንዳሞግሱት ብሎ ከሆነ አላማው ግቡ ወሪያኡ ይልኝ ኢዛ ኻለጠ አልዓመለ አንድን ስራ ከተቀላቀለው አብጠለሁ ያበላሸዋል። ሙሉ በሙሉ ከንቱ ነው የሰራው ስራ። ሰውየው ሲሰግድ አድሮም ከሆነ ተበላሽቷል። የለም ባዶ እጁ እንቅልፉን ያሳል ትርፉ ሲሳራ ብቻ ነው። ትርፍ የለም ሲሳራ ነው እንቅልፋቸው ቃል አላሁ ተዓላ አላህም ይላል ምንድን አለ እ الرياء إذا خالط العامل ماذا ምን ይሆናል እ ስራዎችን ሁሉ ነው የገባበትን ስራ ያችን ስራ ያበላሻል። ወሪያ ኡሪያ ይልኝ ኢዛ ኻለጠ العامل ስራን ከተቀላቀለ አብጠለው ያበላሸዋል ያንን ስራ ቃል አላሁ ተዓላ አላህ ይላል ፈመን ካነ የርጁ ተስፋ ያደረገ ሰው ተስፋ ሊቃአ ረቢ ከጌታው ጋር በሰላም መገናኘትን ተስፋ የሚያደርግ ሰው ፈሊዕመል ይስራ ይላል አላህ አመለን ሷሊሐን መልካም ስራን ይስራ ወላዩ ሽሪክ እንዳያጋራ ቢዒባደቲ ረቢህ በጌታው አምልኮ እንዳያጋራ አሃዳ ማንንም አንድንም አካል እንዳያጋራ ፈመን አመለ አመለን ወአሽረከ መዒ ገይሪ አንድን ስራ ሲሰራ ከኔ ጋር ሌላን ሰው አብሮ ካጋራ ለዩልኝ ብሎ እሱም እንዳይኝ የሚሰግደው ለአላህ ነው እከሌም እንዳይኝ ካለ ተረክቱሁ ሽርክ ሆነ ያለው እሱንም እተዋለሁ ስራውንም እተዋለሁ ያዋጣው ይልኝ ያለው ሰውዬ ይስጠው ክፍያውን ተወድሶም ከሆነ የመልቂያማ እንዳይልህ ነበር ያደረግከው ውዳሴ ተሽሯል፣ ይበቃል፣ ደሞዝህን እዛው ከፍያለሁ ይላል አላህ ሱብሓነሁ እዚህ ነው ጥንቃቄ ማድረግ ያለብን። አላህም በቁርአኑ ፈመን ካነ የርጁ ተስፋ ያደረገ ሊቃአ ረቢ ከጌታው ጋር በሰላም መገናኘትን ተስፋ ያደረገ ሰው ከጌታዬ ጋር በሰላም ስራዬ ሳይበላሽ ልገናኝ ሰው فليعمل عملا صالحا መልካም ስራ ይስራ። መልካም ስራ ሲሰራ ወላይ ዩሽሪክ እንዳያጋራ بعبادة በአምልኮ ربه ጌታውን በማምለክ أحدا ሌላን ሰው እንዳያጋራ። ይሄ ማለት ምን ማለት ነው? ሌላ ሰው እንዳያጋራ ማለት ነው። አላህ ወአብዱል ቃድር ጀላኒ أكبر ማለት አይደለም። ለአላህ የሚሰገድን ሶላት ከጎን ላለ ለባለስልጣንም ይሆናል ወይ ለምንወደው አካል ይሆናል ወይ ክብሩ በቃ እዚህ ሰው አእምሮ መግባት አለብኝ የምንለው ሊሆን ይችላል። እንደዛ መሆን የለበትም ነው። وقال النبي صلى الله عليه وسلم ነቢዩ عليه الصلاة والسلام እንዲህ ይሉናል ሲመክሩን أخوف እጅግ አስፈሪ superlative degree أخوف እጅግ አስፈሪ ما أخاف عليكم በእናንተ ላይ ከምፈራው እጅግ ዘግናኝ ነገር አሉ። አሽርኩን አስፈሩ ትንሹ ሽርክ ነው አሉ። በጣም የምፈራላችሁ ነገር ቢኖር እሱ ነው። ጣዖትም አትሄዱ። ጣዖት አልቆለታል። ላትሄዱ ትችላላችሁ፣ አትሄዱ። ቃሉ ያ ረሱላላህ የአላህ መላክተኛ ሆይ ወመሽርኩል አስፈሩ ትንሹ ሽርክ ማለት ደግሞ ምንድን ነው አሏቸው። በጣም አስደነገጣቸውና ምክንያቱም ነብዩ ከፈሩት ሁሉ እጅግ አስፈሪ ዘግናይ ብለው ነው የቆጠሩት። አለይኩም አሽርኩል አስገር ነው መፈራላችሁ አሉ። ቃሉ ያ ረሱላላህ ያ አላህ መላክተኛ ሆይ وما هو አስፈሩ ይጠይቃሉ። አደገኛን ነገር ይጠይቃሉ ሰሐቢዎች። ለምን ይህዘሩ እንድጠነቀቁ ትፈልጋሉና እንትና ሁዘይፋ ምን ይላል? صاحب سر رسول الله صلى الله عليه وسلم የረሱሉ ምስጢረኛ የነበረው ሁዘይፋ الصحابة كانوا يسألون عن الخير وأنا كنت أسأل النبي صلى الله عليه وسلم عن الشر ሰሃባ ሁሉ أجر የሚያገኝበትን ነገር ይጠይቃል። እኔ ደግሞ ስለ አደጋ ስለ ፍትና ነበር የምጠይቃቸው። ለምን ምን አጅሊ አላፈቂህ እንድጠነቀቀው በላእ ከመጣ ከነ ኸይርህ ነው ይዞህ የሚሄደው። ሁለቱም መኖራቸው ለኛ ደግሞ ጠቀሙና ከሁለቱም ተማር። ከሁለቱም እድለኞች ነው። ነበር ቃሉ ያ ረሱላላህ የአላህ መላክተኛ ወማ ሽርኩል አስጋር ትንሹ ሽርክ ማለት ምንድን ነው አልናቸው። ቃለ አርያኡ ሊልኝ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰው እንዳይለት መስራት ሰው እንዲሰማለት ነው። አስማዓም ይገባል እዚህ ውስጥ ያለውን ጁምላ አድርጎ ተናግሮት እንጂ ይስሙልኝ ያው ነው። ይልኝ እንደተወገዘ ሁሉ ይስሙልኝም ያው ነው። ተግባባል። ግልጽ ነው። ይሄ ገብቷችኋል አይደል? ግልጽ ነው። ቀላል ነው። በተለያዩ ኪታቦች ላይ የምትቀሩት ነው። ዳዕዋ ላይ የምትሰሙት ነው። ወሚንሁ ከዚህ ውስጥ ይመደባል። ከዚህ ውስጥ ራሱ አሁን ከሽርከን አስበር ብለን ከቆጠርነው ውስጥ ድብቅ ከሆነው ሽርከን ከፍይ ውስጥ ይደመራል። ወሚንሁ ይደመራል ብሎ ከሽርከን አስበር አልኸፍይ ከሆነ ውስጥ ይደመራል። ምን አልዓመሉ መስራት ለአጅል ጥምዒ በመስገብገብ በሚፈለጉ ነገሮች አዱነዊ ዱነዊ በሆኑ ነገሮችም ጥቅም ጥምዕ ማለት ለጥቅም ማለት ነው። አልዓመሉ መስራትን ለአጅል ጥምዒ ለፍላጎት አዱነዊ ለዱንያዊ ፍላጎት ብሎ መስራት ምንን መስራት ወደ አላህ የሚቃረቡበትን ነገር ለዱንያ ጥቅም ብሎ መስራት ለዱንያ ጥቅም ብሎ መስራት ወደ አላህ የሚቃረቡበትን ነገር ያዙት ማንኛውንም ስራ መስራት ማለት አይደለም ዱንያ ፈልገህ ልገነባ ትችላለህ ምንም አይደለም ዱንያ ፈልጎ መስገድን ይመስል ዱንያ ፈልጎ ሐጅ ማድረግ ዱንያ ፈልጎ ማቅራት ዱንያ ፈልጎ ዳዒ መሆን ዱንያ ፈልጎ የሆነ ነገር ይሄ ራሱ ከዛ ውስጥ ነው የሚቀላቀለው። አልዓመል መስራት ለአጅል ጠምዒ ለሚፈለግ ነገር አዱናዊ ዱንያዊ ለሆነ ጥቅም ጥቅም በሉ ጠምዕ ፍላጎት ስግብግብነት ማለት ነው። ሌላ ቦታ ጠምዕ ለአጅል ጠምዕ ለጥቅም አዱናዊ ለዱንያዊ ጥቅም ብሎ መስራት ምን አይነት ስራን መስራት አጥር ማጠር ግንብ መገንባት ይሆናል። አይሁን ለአላህ የሚሰራን ስራ ነው። ለአላህ ተብሎ የሚሰራን ስራ ከመየሑጁ ለምሳሌ ሐጅ የሚያደርግን ሰው ይመስል አው ዩአዚን ወይ አዛን የሚያደርግን ሙአዚን ይመስል أو يؤم الناس ወይ ሰዎችን የሚመራ ኢማምን ይመስል لأجل المال ለደሞዝ ብሎ አላማው target ኡ ይሄ ከሆነ ንግዱን እዚሁ እያጧጧፈ ነው ማለት ነው። ሌላ ጥቅም የለው። شرك خفي እየሰራ ነው። ሐጅ የሚያደርግ ሰው ለገንዘብ ብሎ ገንዘብ ለማግኘት ብቻ አምልጦ ለመሄድ የሚያደርጋለ እጅግ እኮ ነው። በጣም ዘግናኝ ነገር አንተ ብቻ ሀጅ ለገንዘብ ብሎ ሀጅ ላይ ገንዘብ ለማግኘት ብቻ ነው የሚሄደው። በሀጁ ላይ ግን ስራ ቢሰራ ችግር የለም ቢነግድ። ሀጁ ላይ ንግድ ቢነግድ፣ ሚና ላይ ንግድ ቢነግድ ይችላል። ሲሄድ ግን ገንዘብ ለማግኘት ሽሙ ብሎ ወደ አረብ እንትን እረኝነት ለመሄድ ይላሉ። ስንት የሚሰራ ነገር አለ። ከመየሑጁ ሀጅ የሚያደርግን ይመስል أو يؤذن ወይ አዛን የሚያደርግን ይመስል አዛን ገንዘብ ለማግኘት ሙአዚን ሆኖ ደሞዝ እየተከፈለው ለመኖር ለዚህ target መሆን የለበትም። አዛኑ ለአዛንነቱ ያድርገው፣ ደሞዝ ደግሞ ማግኘት አለበት፣ ችግር የለም። ደሞዝ ስለተከፈለው ማለት አይደለም። አላማው target ኡ ለእንትኗ ብቻ ለደሞዟ ብቻ ከሆነ ደሞዝን ለማግኘት ከሆነ የ آخرة ን ስራ እየሰራ ደሞዝ ለማግኘት ግን ይሄ ሰው አንድ ኢማም ሶላት እያሰገደ ንግድ አይነግድም። ሌሎች ገበያ ይውላሉ። እሱ መስጊድ ነው የሚውለው። ሶላትን ነው የሚጠብቀው። ደሞዝ ይገባዋል። ቢቀበልም ወንጀል አይደለም። ግን ፍላጎቱና ከን በቃ ያለው አላማ ገንዘብ ገንዘብ ለማግኘት ሌላ የስራ ዘርፍ ለማግኘት አድርግ በቃ እቺን ገንዘብ ለማግኘት ከሆነ አላማው ፈልጌቱ ክልክል ይሆንበታል። እዚህ ውስጥ ይገባል። አማርኛ ጋር ዩአዚን ወአዛኒን ያደርግን ይመስል አው እምና ወይ ሰዎችን ይመራን ይመስል ለአጅልማ ለገንዘብ ብሎ አው የተዓለመ ወይ ይማረን ይመስል አልዕልም ሸርዒ ሸሪዓዊ ዕልምን ሐዲስን ቁርአንን እነዚህን ይማረን ይመስል ለምን ብሎ ጥቅም ለማግኘት ቀርቶ ጫፍ ከደረሰ በኋላ ቁጭ ብዬ አቀራለሁ፣ ደመወዝ ይመጣል። ይህን ማድረግን ይመስል አባ አይባን እዚህ ሽርክ አክበር ካፊ ውስጥ ነው የሚገባው። በጣም ድብቅ ዓላማ ስለሆነ አደጋ ነው። ለአላህ ተብሎ የሚሰራን ስራ ለጥቅም ለዱንያዊ ጥቅም ተደረገ ማለት ነው። ለአጅል ጠምዕ ዱንያዊ ከመ የሑጁ አው ዩአዚኑ አው የኡሙ ናስ ለአጅል ልማል ብሎ ከሆነ አው የተአለሙ ልዕልመ ወይ ትምህርትን ይማረን ይመስል አሸርዒ ሸርዓዊ የሆኑ ትምህርቶችን ሸርዓዊ ዱናዊ የሆነው ትምህርት እሳ እሱማ መጀመሪያም ለምንድን ነው እ እና የተቀረቡ ይሄ ለማን እሷ ሪያ አለበት ምናምን የለም፣ ችግር የለም። እንደፈለክ እንዳይል ወኩል እንዳፍ እንደፈለክ እሱ ነው ዒልመ ሸርዕይ ነው። ዒልመ ሸርዕይ ወደ አላህ የሚቀርቡበት ነገር ነው። አው የተዓለሙ العلم الشرعي አው ይጃሂድ ወይ ይዋጋን ይፋለምን ይመስል ጂሃድ ለአጅል المال ምርኮ ለማግኘት ገንዘብ ለማግኘት ደሞዝ ለመስጠት እንደ ወታደር ማለት ነው። ወታደር ዲዋን ላይ ገብቶ ያችን ደሞዝ ክፍያውን ወታደራዊ እንትን ለማግኘት ብሎ ከሆነ ጂሃድ እንዲወጣ የጂሃድን ሳይሆን የሚያገኘው ያችን ጥቅም ብቻ ነው የምትቀርብ። ተግባባ አው ይጃሂደ ወይ ይዋጋን ይፋለምን ይመስል ለአጅልና ለገንዘብ ብሎ ይህም ሽርከን ኸፊይ ውስጥ ይገባል። ቃለ ነብይ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋል። ያአላህ ስብስብን ያደርጉት በዚህ ሐዲስ ተዒሳ ጠፋ ይጥፋ ሁለቱም ይሆናል። ኢኽባርያም ኢንሻእያም ይሆናል። ኢኽባርያ ጠፋ እኮ ብለው እየተናገሩ ነው፣ ዘገባ ነው የሚሆነው። ይጥፋ ከሆነ ደግሞ ኢንሻእያ ይባላል። በላግዩ ተዒሳ ጠፋ ወይም ይጥፋ። ይጥፋ ማለት ለዕን ነው። ራሳቸው እየረገሙት እየሸበሸቡት ወይም ጠፋ ልንገራችሁ፣ ጠፋ ይሄ ሰው እኮ አለቀለት አሉ ነው አለይሂ ሰላቱ ወሰላም። ማን ነው ይህ ሰው? አብዱ ዲናር ይህ ዲናር ባሪያ አብዱ ዲናር የዲናር ባሪያ። በአሁኑ ሰዓት አብዱ ማን ያለ? አብዱ አይደል? አብዱ ሪጌሽን አለ። አብዱ አይድሮ የለም። አብዱ ሲይጣ ግን ለጥቅሙ ከሆነ አብዱ ሲል እኛ ለመታወቂያ ነው። ይህ አለች ሰላጡ ይሄ ለይቶ ለማውጣት እንጂ ለእንትን አይደለም። ባርነትን አይደለም የሚገልጽ ግን ባሮች መሆን የለብንም። ያ ማለት ሶላቱን ትቶ irrigation የሚከተል ከሆነ ይሄ عبد irrigation ፈዒሰ ጠፋ ወይም ይጥፋ አሉ ነቢዩ عليه الصلاة والسلام። አብዱ የዲናር ባሪያ ወተዒሰ ጠፋ አብዱ የድርሃምን ባሪያ የዲናር ባሪያ ማለት ገንዘብን የሚያሳድድ ማለት ነው። ምንም ሌላ ጥቅም የለውም። ነሲየ አኺረተሁ ወነሲየ ዒባደተሁ ወነሲየ ኢትባዓ ነቢይ ወአምረ ላህ ወልቁርአን ቶ በጀርባው ወረወረው። በቃ ዲናር ዲናር ብር ብር። ለዚህም ነው አሁን ምን ይሏቸዋል መሰላችሁ አንድ ነገር ደግሞ አንዱ ስያል እንገራችሁ ራስ ስንቀራ ስለ አህባሽ ከረሳሁኝ አስታውሱኝ። እሺ፣ በየቀኑ ስለ አህባሽ ማንሳት አለብን። አስታውሱኝ አደራ። ሰማችኝ አይደል? ምንድን ያልኩ? አዎ አስታውሱኝ። ምን ይሉ አስተዋል መሰላችሁ? ወላሂ መዛሀቡሁም ለምሳሌ መጅሊስን ይመስል ይሄ ኢትዮጵያን እመራለሁ የሚለው ማለት ነው። አኡላኢል አልመጃኒ እብዶች ገንዘብ አሳዳጆች ምን ይሏቸዋል? መዝሃቡሁም ሪያል ይላሉ። እውነታቸው ዳዒዎች እንደዛ ነው የሚገልጿቸው። መዝሃባቸው ሻፊዕይም አይደለም፣ መዝሃባቸው ሐነፊይም አይደለም፣ ማሊክይም ሐንበልይም ሳይሆን መዝሃባቸው ብርይ ነው። በቃ ብር ብቻ ነው የሚያሳድጉት። ብር ብር ብር። ለዛ ነው እንዳለ ኡማውን የሸጡት በዚህ ነው። ኡማውን የሚያሳድጉት በዚህ ነው። አልአህባሽ የምታሳድገው ምንድን ነው? ብር ዶላር። ከዒሳ ጠፋ አብዱ ዲናር የዲናር ባሪያ ጠፋ ወይም ይጥፋሉ ነብዩ አለይሂ ሰላቱ ወሰላም ጠፋም ነብዩ በአረፍተ ነገር እንዲነግሩን ያው ነው ሐቂቃ ነው ጠፋ ካሉ አዎ ይጥፋም ካሉ ረገሙት በሁለቱም ሐሰን ነብዩ አለይሂ ሰላቱ ወሰላም ከኢሳ ጠፋ ወይም ይጥፋ እርግማን ነው አላህ ያጥፋው አሉ ነብዩ አለይሂ ሰላቱ ወሰላም አብዱ ዲናር ዲናር አሳዳጅን አላህ አጥፋው ዲንን ትቶ ወተዒሳ ወይም ጠፋ ወይም አላህ ያጥፋው አብደ ድርሃም የድርሃምን ባሪያ ከዒሳ አሁንም ጠፋ አለቀለት ወይም ይጥፋ ይለቅለታሉ። አብዱል ኸሚሳ የፎጣ ባሪያ ፎጣ የሚያሳድድ ፎጣ ማለት ልብስ ናት። እዚህ ላይ የሚለብሱት ልብስ ነገር ነው። የዛን ጊዜ ክብር ስለነበረው ነው። በአሁኑ ሰዓት ደግሞ መኪናም ሊሆን ይችላል፣ ገለቢያም ሊሆን ይችላል፣ ሱሪ ጣሪያ ሱሪ ማባረር ሊሆን ይችላል። አላሪ ጫማ ምን ነው እሷን ለማግኘት ብቻ ብሎ የሚጠራ አለ። በቃ የሆነ ጥሩ ራስን ጥሩ አድርጎ ለማቅረብ ዲንም ብቸኛ ዱንያን ብቻኛ ካብት ማለት ነው። ዋናው ጥቅም ነው። ለሱ ውበት የሚሆነውን ነገር የሚያሳድድ አፈራውን ትቶ ማለት ነው። ከጀርባ ያለው መልእክት ይገባናል። ለማንኛውም ተዒሰ ጠፋ ወይም ይጥፋ አብዱል ኸሚሳ የፎጣ ባሪያ ጠፋ ይጥፋ ይለቅነት አሉ። ታይሰ ጠፋ አሁንም ይጥፋ አብዱል ኸሚላ የሻል ባሪያ ሻል የሚባለው የልብስ ነው የሚገባው ታውቁታላችሁ አይደል? የዛን ጊዜ በጣም ክብር ነበረው። እሷን ያገኘ ትከሻው ላይ ጣል ካደረገ በአሁን ጥሩ ጥሩ የሆኑ እኮ እዚህ ላይ ቃል የሚደረጉ ፎጣዎች አሉ አይደል? የዛ አይነት ክብር ነበረው በዛን ጊዜ ታላላቅ ዝነኞች የሚለብሱት ነበርና ነው በዘመኑ ማለት ነው። በአሁን ላይ ደግሞ ነገራቶች ተተክተዋል ብዙ የቀረባ ባሪያም በለው የሶስት ባሪያም በለው የምንም ባሪያ ጫማም ባሪያ በለው ሞልቷል። አሁን አኼራን አስለቅቆ ወደ ዱንያው ዝና ዓለም ውስጥ የሚከት ማለት ነው። ዋንኛው መልእክቱ ይገባናል። تعس ጠፋ ይጥፋ عبد الدينار የዲናር ባሪያ وتعس ጠፋ ይጥፋ عبد الدرهم يبرم باريا فعيسى تقفى يقفى عبد الخنيفة يحوط باريا فعيسى أهنم تقفى مين نعم الله الصالي عبد الخنيف خميلة من دون القصة خميلة يشال يشال باريا فوت انا شال تقرارا بنا شوفوا بكي ولكن تقرارا بنا شوفوا الخميسة والخميلة النبي عليه الصلاة والسلام تملكته إجان داندو قلقر فعيسى اندقاق موتر من العجل አረፍተ ነገሩን ለመግለጽ እኮ አንዱ ይበቃህ ነበር። ታኢሰ አብዱ ዲናር ወአብዱ ድርሃም አብዱ ልኸሚሳ ወአብዱ ልኸሚላ ቢሉ በማያያዣ በመስተዋደድ ይቻል ነበር። ታኢሰ ታኢሰ በነብዩ አንደበት ነው የተደጋገመው። ከዛ ወላሂ አክሰረ አለህ ለዕና በዝበት ዱንያ ላይ እንደዚህ ትኩረት አትስጡ፣ አትለዱላት ነው እንደፈለግክ ብትፈነቅል የፈለግከውን ያክል ብትፈቅም ወላሂ አላህ ካላት ቅንጣት ታክል አትሻገርም። ይህንን ወካሁን ለምን አትስቀል አይደለም መስቀልህ ይፈልጋል። ጥሩ ተማሪ መሆን አለበት። penetrate አድርገህ መግባት አለብህ ልትሉት አይደል እንዴ? ያስፈልጋል። ግን ዲንህን ትተህ ዲንህን ትተህ ዱንያ ላይ ከሆነ ትኩረት ያደረግከው ለአንተም ቫል የለህም፣ የትም አትደርስም። የትም እንዳታስብ። ቱ ያመጣው ልጅ ቢሊዮነር ይሆናል። ፍሬኤት ያመጣው ልጅ ደግሞ ሼነር ይሆናል። ወርዶ ታስ ማለት ነው። ይለያያል። እንደዛ ነው። አይታወቅም አይደል ስሬት ይዞ ባያ የሚነግድ ሊኖር ይችላል። አሰመጣ አላህ ይጠብቀን አይደል? አላህ ይጠብቀን። አሚን። ማሻአላ። አዎ ማለት በእኛ አካሄድ እኛ ባወጣነው ፕላን ሳይሆን አላህ ያለው አለ። አትሙት ዱንያ ዲንን ትተን አና ሙሉ በሙሉ አንግባላት። እንስራ እንስራ፣ እናድርግ፣ እንጣ እንጣ ግን አደራ አደራ መልእክቱ ይገባቸዋል። ነብዩ አለይሂ ሰላቱ ወሰላም ይህንን ነገር ኡማው ላይ ያለው ነገር አንብበውት ነው ይህን ሊናገሩ የቻሉ። አንድን ሰው መዘው አይደለም የረገሙት። የዛ አይነት ባህሪ ያለውን ስብስብ ነው ያደረጉት ረሱል አለይሂ ሰላቱ ወሰላም። ትምህርትንም እናመልክ ከሆነ ትምህርትን ማምለክ ማለት መማር ማለት አይደለም። ለዛ እንዳትረዳ፣ መማር ማለት አይደለም። መማር ማለት ሳይሆን ባርነት ዲንን ትቶ ለትምህርት ብቻ ተገዥ መሆን ነው። ጀማዓም እንቀራለን፣ ቅርአት እንተዋለን፣ ሶላቱን ጭራሽ የሚያሳልፍም ይኖራል። እንደዚህ አይነት ደረጃ ውስጥ መግባት ማለት የዛን ጊዜ ነው አብዱ ይሆናል። የዛን ጊዜ عبد ማለት ነው ማለት ነው። ኢንኡዕጤ ከተሰጠው ካገኘ ይህ ሰው አሉ ነብዩ አለይሂ ሰላቱ ወሰለም የዲናር ባሪያ፣ የድርሃም ባሪያ፣ የኸሚሳ ባሪያ፣ የኸሚላ ባሪያ ኢንኡዕጤ ካገኘ ይህን ፍላጎቱ ካረከውና ካገኘ رضي ደስተኛ ሆኖ ወደ ዒባዳው ይቀጥላል። ደስ ይለዋል። grade ኡ ከመጣ ትምህርቱ ከተሳካ በቃ ወደ መስጂድ ሩጫ ነው። ማሻአላህ ወኢን ለም ዩዕጦ ካልተሳካለት ግን ሲ ዲ ምናምን ነገር ከመጣች ኦ ኦ ሰቂጠ ይቀየማል። በቃ እኔ ወደ መስጂድ መመላለስ ካበዛው በኋላ ይሄ ነገር የመጣው ይችላል። ሱብሃንአላህ هذا سقوط هذا والله حرب مع الله ከአላህ ጋር ጦርነት መክፈት ነው። አላህ ጋር ሰብር አስሰብሩ አስሰብር አስሰብር ቢኩል ማ ዩሲቡከ ፊ ዲኒክ ስራ ግን የሆነ ነገር ቢመጣ ፈስህ አላማ አሳበቅ ተጓበናል ግልጽ ነው። አላህም እኮ የሚነግረን አለ ወላሂ ወሚንሁም መን ያዕቡዱላህ አላ ሐርፊ በጠርዝ ላይ ሆኖ እኔን የሚያመልከኝ አለ ብሏል። ጫፍ ላይ ሆኖ ፈኢን አሳበትሁ ሀሰና ጥሩ ነገር ካጋጠመው ኢጥማዕን እዛው ይቀጥልበታል በአምልኮ በዒባዳው ላይ ማሻ አላህ ይቀጥላል። ወኢን አሳበትሁ ፊትና ፈተና ከመጣበት ዝቅ ካለ ከወረደ ያልጠበቀው ነገር ከመጣ እንቀለበ አላ ወጅሂ ይገለበጣል ይላል አላህ ከሲረ ዱንያ ወልአኺራ ዛሊካ ሁል ኹስራ የሚሉ ይሄ በሁለቱም ዓለም ነው ኪሳራው። ኪሳራ ማለት ደግሞ ይችላል። እንደዚህ አይነት ኪሳራ የለም እያለ ነው አላህ። ለምን አኺራ ዓለም ላይ አንድ ሰው ከሰረ ማለት አለቀለት። የንግድ ዓለም አቅጣጫ መቀየር አይችልምና ተስፋ የለውም። ለዚህ ነው ነብዩም ስብስብ አድርገው ረግመዋል። ይህችን እርግማን ጥንቃቄ ማድረግ አለብን። ኢን ኡዕጤ ከተሰጠው ካገኘ ከተሳካለት رضي ደስተኛ ሆኖ ይቀጥላል ይላሉ ነብዩ ዓለይሂ ሰላቱ ወሰላም። ባሪያ ማለት ይሄ ነው። وإن لم يعط ካልተሰጠው ካልተሳካለት ተፈይቶ ይቀየማል፣ ከአላህ ጋር ግጭት ይፈጥራል፣ ዲኑን ትቶ ያፈነግጣል። قال الإمام ابن القيم رحمه الله ኢማሙ ብኑ ልቀይም አላህ ይዘንላቸውና እንዲህ ይላሉ። وأما الشرك في الإرادات በፍላጎት ሽርክ ያልነው ወንያ በንያ የሚመጣ ሽርክ ያልናቸው فذلك ይህም አሉ በንያ የሚመጣ ሽርክ በኢራዳ በፍላጎት የሚመጣ ሽርክ ፈዛሊከ ልበሕሩ ይህማ ውቅያኖስ ነው አሉ። ይህማ ውቅያኖስ ነው። አለዚ ላ ሳሒለ ለሁ ምንም ዳርቻ የሌለው አለዚ ላ በፈተ ለሁ ይላል። የሌለው አበፋ ማለት በፈተ ልገርብያ ምዕራብ ዳርቻ የሚሉት ፍልስጤም አለቲ አለዚ ይህ ባህር ይህ ውቅያኖስ ላ ሳሒለ ለሁ ምንም ዳርቻ የሌለው የሆነ ምንድነው አሉ ውቅያኖስ ነው አሉ። በኢራዳ በይልኝ የሚመጣ ሽርክ ሁሉም እየዋኘበት ነው። ሁላችንም እየዋኘን ነው አሉ ገብተን ዑለማም ገብቶበታል፣ ዳዒም ገብቶበታል። ተማሪም ገብቶበታል፣ መሻይኹ ሁሉ ገብቶበታል። ሁሉም እየዋኘበት ነው አሉ ነው ደግሞ እያንዳንዱ ሰው የሆነ ነገር አለበት ውስጡ። እያንዳንዱ ሰው በሶላቱ ሰላም ቢሆን በቂራአቱ ሰላም አያገኝም። ግን መታገል ነው። ደግሞ ነብዩ አለይሂ ሰላቱ ወሰላም ዛሊከ ፈርሑል ኢማን ነው ያሉት። ተፋልመ ተፋጠ ይልኝ እየመጣችበት ሸይጣን እዚህ እየታገለህ እያለ ለአላህ እያልክ ውስጥ እየታገልክ ትጨርሰዋለህ ሶላት። ይሄ ነው ግልጽ ኢማን ያሉት ነብዩ عليه الصلاة والسلام ኢማን ማለት ይስናት ብለዋል። መታገላ አይቀሬ ነው። ፊትናን ማሸነፍ ነው ትልቁ ነገር። መፈተን ሳይሆን ፈተናውን መወጣት ነው ትልቁ ነገር ነው ያሉት ነብዩ عليه الصلاة والسلام። ፈተናው ለሁሉም ይቀርባል። وأما الشرك ሽርክ في الإرادات በኢራዳ ውስጥ በፍላጎት የሚመጣ ሽርክ ወንያ በንያ የሚመጣ ሽርክና ከዛሊከ ይህም እኮ አሉ ኢብኑል ቀይም ረሂመሁላህ አልባህሩ ውቅያኖስ ነው አለዚ ላ ሳሒለ ለሁ ምንም ዳርቻ የሌለው ጫፍ የሌለው ውቅያኖስ ነው አሉ ወቀለ አነስተኛ ነው መየንጁ ምንሁ ከሱ የሚድን አነስተኛ ሰዎች ናቸው። ቁጥራቸው አነስተኛ ሰዎች ናቸው። ወቀለ በጣም አነስተኛ ቁጥር ያላቸው ናቸው። መየንጁ ምንሁ ከዚህ ባህር ነፃ የሚወጡ ሁሉም እየዋኙበት ነው ይላሉ። ሁሉም የስባሁ ሁሉም እየዋኙ ነው። ወኩሉና የስባሁ ግልጽ ነው። ተግባባ ስምንት ከአምስት በቃ ይበቃል። ከዛሊከ ልበሕሩ ለዚ ይህማ ባህር ነው ላሳሒለ ለው ምንም ዳርቻ ጫፍ የሌለው ባህር ነው አሉ። ወቀለመ የንጂ ምን ከዚህ የሚድኑ ሰዎች በጣም አነስተኛ ናቸው፣ በጣም ጥቂቶች ናቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈመን አራደ የፈለገ ያሰበ ቢዓመሊሂ በሰረት ገይረ ወጅህላህ ከአላህ ውጭ ያለን ነገር ከፈለገና ካሰበ ከአላህ ውጭ ያለን ክብር ማግኘትን ይመስል ዝና ማትረፍን ይመስል ከፈለገ ወነዋ ከነየተ ሸይአን የሆነ ነገር ከነየተ ገይረ ተቀሩቢ ኢለይህ ወደ አላህ ከመቃረብ ውጭ ሌላ ዓላማ ካለው ማለት ነው። ወነዋ ከነየተ ሸይአን የሆነ ነገር ከነየተ ገይረ ተቀሩቢ ኢለይህ ወደ እሱ ከመቃረብ ውጭ ያለ ነገር ወጠለበል ጀዛአ ክፍያን ከፈለገ ሚንሁ ከዛ ሰው ከማን ማለት ነው ከሚያየው ሰው ክፍያ ክፍያው ዝናም ይሆናል። ክፍያው የእጅ ካሽም ሊሆን ይችላል። በዛ በአላህ በሚሰራው ስራ ወነዋ ሸይአን የሆነ ነገር ከነየር غير التقرب اليه ወደ አላህ መቃረብን ሳይሆን ወጠለበ الجزاء منه ጀዛአን ከፈለገ ከሚያየው አካል ፈቀድ አሽረከ አጋርቷል ፊንየትህ በንየው አጋርቷል ሰው ወኢራዳትህ በፍላጎቱም አጋርቷል ከአላህ ጋር እያሉ ድጋሜ ነው ቀራነው ግልጽ ነው አይደል يقبلشهم والإخلاص إخلاص ما لا يكل المال إخلاص إلى الله ابن القيم يكفل الله والإخلاص إخلاص هذا فزتم عمل كل جيتا ما تزد مالك إخلاص مالك أي خليصة فزتم لله لجيتا لا يدردنا في أفعاله فدرد سمهم وأقواله فندرده وإرادته فحسابه ونيته فنيه كلهم لا الله ما تزد إخلاص مالك إخلاص مالك أن يخلص አንድ ሰው ፍጹም لله ለአላህ ሊሰራ ፍጹም ለጌታው ሊሰራ ነው። ይህ ነው በቃ እኽላስ ማለት ፍጹም ለጌታው ለምን ለምን ፊአፋሌ በድርጊቱም وأقواله በንግግሩም وإرادته በአስተሳሰቡም ونيته በንያው አስተሳሰብና ንያ ተቀራራቢነት አለበት። وهذه ይህች ናት እንግዲህ ፍጹም በድርጊትም በንግግርም وإرادة በሐሳብም ونية በንያን ፍጹም ለጌታ ማድረግ እኽላስ ማለት ይሄ ነው። وهذه እቲ እኽላስ ማለት ደግሞ ትላላችሁ። وهذه እኽላስ ላይ ነው የምታየው። በ ضمير ስትመልሱ وهذه አለው ላይ አራት ቁጥር ጽፋችሁ ከሆነ እኽላስ አለው ላይ አራት ቁጥር ጻፉ፣ ይመለሳል ማለት ነው። ይዛል እንደዚህ አይነት ምልክት ተጠቀሙ። وهذه ይህቺ ማን ይህቺ እኽላስ ማለት ሄ እሷ አልሐሚድያ ትክክለኛዋ ጎዳና ይችናል የለተ ኢብራሂም የኢብራሂም ጎዳና የተባለችው ሐኒፊያ የምትባለዋ ይህች ናት። ይህች ኢኽላስ ናት። ነቢዩን ዓለይሂ ሰላቱ ወሰላም ኢብራሂምን ተከተል ተብለዋል አይደል? የነቢዩን የኢብራሂምን ጎዳና እሷን ምንድን ናት? ሐኒፈን ሙስሊመን ነው አይደል ያልነው? ሐኒፍ የነበር ሐኒፊያ ትባላለች መንገዷ። ወሃዲ ይህች ኢኽላስ ፍጹም አምልኮ ለጌታ ማድረግ በንግግርም በድርጊትም በፍላጎትም በንያም ፍጹም ለጌታ ማድረግ ወሃዲህ አልሐኒፊየቱ ሐኒፊያ ማለት ይችላል። ሐኒፊያ ሐኒፊያ ምንድን ሚለቱ ኢብራሂም የኢብራሂም ጎዳና የሆነችው ሐኒፊያ ትባላለች። ሐኒፊያ ማለት ምንድን ነው? እ ዲነል ኢስላም ውስጥ ጠቅለል ብሎ መግባት ለአላህ ፍጹም አምላኪ መሆን ማለት ነው። ፍጹም አምልኮን ለጌታ ለሐያሉ ጌታ መስጠት ማለት ነው። በቃ الحنفية ሚለቱ ኢብራሂም የኢብራሂም ጎዳና ናት ትግብሷ አለቲ ይህቺ ጎዳና ምን ትላላችሁ? ኢኽላስ ማለት حنيفية ነው። حنيفية ማለት ملة إبراهيم ነው። በቃ ይሄ ነው ሌላ ኢኽላስ ማለት ምንድነው ከተባልክ ዘርዝሮ ከተባልክ ኢኽላስ حنيفية ናት። حنيفية ምንድነው ملة إبراهيم ትላለች። ኢኽላስ ማለት ትርጉም ምንድነው ከተባልክ አዩኽሊሶ አዩኽሊሶ አልዓብዱ ዒባደተሁ ሊላሂ ፊ አፍዓሊሂ ወአቅዋሊሂ ወዒባደቲሂ ወንየቲሂ ፍጹም በስራውም በንግግሩም በፍላጎቱም ባስተሳሰቡ እንዲሁም በንያው ፍጹም ለጌታው ማድረግ ማለት ነው። ይቺ ደግሞ ምንድን ናት? ሐኒፍያ ናት። ሐኒፍያ ሚለቱ ኢብራሂም የኢብራሂም ጎዳና ናት ትላላችሁ። አለቲ ይቺ ጎዳና ደግሞ አመረላሁ ቢሃ አላህ አዞባታል። ዒባደሁ ባሮቹ كلهم ሁላቸውንም አላህ አዟቸዋል። በዚህ አዟል። ለምን ነብዩ عليه الصلاة والسلام ኢብራሂምን ተከተል ተብለዋል አይደል እንዴ? እኛ ደግሞ የነብዩ ተከታይ ነን። ስለዚህ ባጭሩ የማን ተከታይ ነን? የኢብራሂምን ጎዳና ተከታይ ነን። አላህ ባሮችን አዟል። ما طلعت ملة إبراهيم ناس حنيفية حنيفية من دنا إخلاص إخلاص حنيفية ناس حنيفية ملة إبراهيم ناس ترجموا من دنا كتب على كي يعني الديفينيشن ما بتاخذه أيوة كويسة لله عبادة في أقوال مفعاله التي أمر الله بها الله عز وجل كانت عباده باروس كلهم هم ناسون ولا يقبل تقبلنا إلا من أحد كان دنسو الله يتقبله غيرها كصوت كحنيفيات الله يتقبله حنيفيات الله يتقبله تفضل ከሐኒፍያ አካሂድ ውጭ አላህ አይቀበልም። ሐኒፍያ የኢብራሂም ጎዳና ስለሆነች ከዛች ጎዳና ውጭ ያለን ጎዳና አላህ አይቀበልም። ያቺ ሐኒፍያ ምንድናት ከተባልክ ማዳቱ ጅዝ ያው ከይ ኢኽላስ ነው። ሐኒፍያ ማለት ምንድናት ብለን የምንመልሰው ኢኽላስ ስላለ ወማ ሁወ ኢኽላስ أن يخلص عبادته لله አለቲ አመረ አላሁ ቢሃ ዒባደሁ ኩለሁም ወላ ዩቅበሉ ተቀባይነት የለም ምን አሐድም ከአንድም አካል አይቀበልም አላህ ولا يقبل አላህ አይቀበልም ولا يقبل ተቀባይነት የለውም ስራ ምን አሐድም ከአንድም ሰው غيرها ከሰዎች يقبل ካላችሁ غيرها ብላችሁ ትቀራላችሁ ولا يقبل ካላችሁ غيرها ብላችሁ ነው የምትቀሩት ከሰዎች አላህ ማንም ነገር አይቀበልም ዩ ካላችሁ غير ነው የምትሉት وهي እሷ حقيقة الإسلام እውነተኛ የኢስላም ገጽታ ነው። የኢስላም ትክክለኛ ገጽታ ማለት ሐኒፍያ ነው። ሐኒፍያ ማለት ኢኽላስ ነው። ኢኽላስ ማለት ደግሞ አምልኮን ፍጹም ለኃያሉ ጌታ ማድረግ ማለት ነው። ተግባባ ወሐቂቀቱ ኢስላም كما قال تعالى አላህ እንደነገረ ومن يبتغ የሚፈልግ ገይረል ኢስላሚ ከኢስላም ውጭ ያለን ሃይማኖት دينا ሃይማኖት ብሎ የሚፈልግ ሰው ፈለይቅበለ ሚንሁ ከሱ ተቀባይነት አያገኝም وهو ይህ ሰው في الآخرة በመጨረሻው ዓለም من الخاسرين ከከሳሪያን ይመደባል ይላል አላህ። ከከሳሪያን ይመደባል ከከሳሪዎች ውስጥ አንዱ ነው። ومن يبتغ غير الإسلام دينا። ለመሸወድ እንደዚህ አድርገው ጽፈዋል ይባላል። አውጥተውት ነበር። ولكن አላህ إنا نحن نزلنا الذكر وإنا له لحافظون ብሏል እንጂ ጠብቆታል። ወመን የብተጊ ልእስላመ እስላምን የሚፈልግ غير ን ጣሏትና negative ትርጉም ያላትን ማለት ነው። ከእስላም ውጭ ነው አይደል የምንለው። ወመን የብተቂ ልእስላመ እስላምን የሚፈልግ دينا ሃይማኖት ብሎ የሚይዝ ፈለዩ ቅበለን ይሁን ተስፉ ተቀባይነት አያገኝም። وهو في الآخرة من الخاسرين አለ غير ን አውጥቶ ማለት ነው። እስላም ትክክለኛ አይደለም ለማለት ነው። ሽወዳ እንደዚህ አይነት የቃላት ጨዋታ የሚጫወቱ አሉ። ህፃን ልጅ ያገኘ ተብሏል አባቱ ሲቀራ አብይ ኧረ አይደለም ገይር እኮ ነው ያሰብኩት ብሎ መልሶታል ይባላል። ሸውደው አስገብተውት ነበር ህትመቱ። ግልጽ ነው አይደል? ወሄ ሚለቱ ኢብራሂም የኢብራሂም ጎዳና ናት። አለይሂ ሰላም ሰላም በሳቸው ላይ ይሁንና አለቲ ይህች ጎዳና ደግሞ ይህች ሐነፊያ ይህች ኢኽላስ መረጊበ አንሃ ከሷ ያፈነገጠ የጠላት ፈሆ ይህ ሰውዬ من أسفه السفهاء የጅሎች ጅል ነው ይላሉ። የጅሎች ጅል ነው። من أسفه እጅግ ጅል ነው። superlative degree ነው። ምን አስፈህ የጅሎች ጅል በሉት ይሄ ራሱን ያጃጃለ ጅል ጭላጭል ጅላጅል አለ አይደል ሌላ من رغب ብለህ عن በ عن የተያያዘ መተዋደዱ በ عن ከሆነ ረጊበ ማለት ፈለገ ጎመይሽ ታስገበገበ ፈለገ ማለት ነው ረጊበ ረጊበ ሙሐመዱን አየድኩለ መስጅድ ሙሐመድ መስጅድ መግባት ይፈልጋል ማለት ነው ወላኪን ረጊበ በአን ከተያያዘ መተዋደዱ ጥላቻ ነው የሚሆነው መን ረጊበ አን ሱነቲ ወመን ረጊበ አን ከዛ ወመን ረጊበ አን ከዛ ከተባለ በአን ከተያዘ መስተዋድዱ ረጊበ ጥላቻ ነው የሚሆነው። ይህንን ያዙ አሁን እንዳስበሉ አለቲ መን ረጊበ አንሃ ከሷ ያፈነገጠ የጠላት ይችን ሐነፊያን ጎዳና የሙሐመድን ጎዳና ፈሁ የኢብራሂምን ጎዳና ፈሁ ይህ ሰው ምን አስተሂ ሱፋ የጅሎች ጅል ነው። እንተሃ የብኑል ቀይም ንግግር እዚህ ይጠናቀቃል። ወይተኸለሱ ቀርን አድርግላቸው ويتخلص ويتجمد كذي ثمرة يجيب